السلام عليكم ورحمة الله وبركاته رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين የተከበራችሁ ወንድም እህቶች በያላችሁበት ሆናችሁ ይህ ፕሮግራም የሚደርሳችሁ ሁሉ ዛሬም እንደተለመደው ጠቃሚ ምክሮች ወርቃማ ምክሮች ለውድ እህቶች በሚል ርዕስ የጀመርነውን ትምህርት ዛሬም እንቀጥላለን። ምክሮቻችን ለእህቶቻችን ዛሬ የምናየው አንዱ የትምህርት ርዕስ ነው ነው ትውልዳችን አርአያ ያስፈልገዋል። አርአያዎቻችን ቀደምት ሙስሊሞች ናቸው። ከቀደምት ሙስሊሞች መካከል ሶሐብዮች ናቸው። ሴት ልጅ ለአላህ ስብሓንሁ ወተዓላ ዲን ሲባል መስጠት፣ ማውጣት፣ ገንዘብ መክፈል ምን ያህል አስፈላጊ እንደሆነ በይፋ የምናይበት ርዕስ አንዱ ይሄ ነው። ምን ይላል አብዱላህ ብን ዙበይር ረዲየላሁ ተዓላ አንሁ በዱንያ ላይ ቸር ሴቶች ያየሁኝ እናቴ አስማ ብንተ አቢበክር ስድቅ እና አክስቴ ዓኢሻ ብንተ አቢበክር ስድቅ ናቸው ይላሉ። ለምን? ሁለቱም በጣም ቸሮች ነበሩ። ባይሆን ችሮታቸው ይለያል። ዓኢሻ ይሰበስቡና ሲመጡ ወይም የሚፈለገው ሰው ሊሰጥ ሲፈለግ ያከፋፍሉ ነበር። አስማዕ ግን በእጃቸው ምንም ነገር እንዲያድር አይፈልጉም ነበር ይላል። ይሄ ታላቅ ሰው የእናቱንና የአክስቱን ቸርነት ሲገልጸው የነገረን አያችሁ፣ አይሻ ሰብሰብ ያደረጉና አስር አስራ አምስት ነገር ሲሆን ለአስር ለአስራ አምስት አንድ አድርገው ወይ ለሶስት ሰዎች ሰው ሁለት ሁለት አድርገው ሶስት ሶስት አድርገው እንደዚህ ማከፋፈል ነበረ ደስ የሚላቸው። አዎ በሰደቃ ዓለም ላይም ብዙ ሰው እንደዚህ ነው። አንዳንዱ ለአንዱ ጠርቀም አድርጎ ሰጥቶ ያንን ራሱን ማስቻል ነው እንጂ በየቦታው እየቆራረጥነ ለነሱም የማይሆን ለዚህም የማይረባ እንዳይሆን በሚል ነው። በሌላው አርአያ ደግሞ በዒባዳ እንዴት አርአያ እንደሚሆኑ ቀደምት እህቶቻችን አብረን ማየት እንችላለን። ኢማሙ ሙስሊም እና ሌሎችም የሐዲስ መዛግብቶች አብዱላህ ብን አባስ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ከጁዌሪያ ቤት ከሚስታቸው ከጁዌሪያ ቤት ወጡ ይላሉ። ሱብህ ሰግደው ነው። እሷ መስገጃዋ ላይ ቁጭ ብላ ነበር። እሷ ከዚያ ማ ነብዩ ሰለላሁ ዐለይሂ ወሰለም ደርሰው ሲመለሱ ጁዌሪያ እዚያው እንደተቀመጠች ነው ያለችው። ማዚልቲ ዐለ ልሓል አለቲ ፋረቅቱኪ ዐለይሃ አሏቸው። አንቺ እንደ ተውኩሽ ነው ከተውኩብሽ ጊዜ ጀምሮ በዚያው ህይወት ላይ ነው ያለሽው አሏቸው። ቃለት ነዓም፣ አዎ እንደዚያ ነው ያለሁት እስከዚሁ እስካሁን ድረስ አልተንቀሳቀስኩም አሏቸው። قال النبي صلى الله عليه وسلم نبي منالو لقد قلت بعدك أربع كلمات ثلاث مرات لو وزنت بما قلت منذ اليوم لوزنتهن سبحان الله وبحمده عدد خلقه ورضا نفسه وزنة عرشه ومداد كلماته سبحان الله وبحمده عدد خلقه ورضا نفسه وزنة عرشه ومداد كلماته እኔ ግን ከአንቺ በኋላ አራት ነገሮችን ተናግሬ ያለሁኝ እነዚህ አራት ነገሮች አንቺ ባልሻቸው ቢመዘኑ ለውዝነት ቢማ ቁልቲ ሙንዙ ልየውም ከጧት ጀምረሽ ያልሽው ባልሽው ላይ ቢመዘኑ ለወዘነትሁነ ይመዝኗቸዋል እነዚህ አራት ንግግሮች እነዚህም سبحان الله وبحمده عدد خلقه ورضا نفسه وزنة عرشه ومداد كلماته ናቸው አርበዓ ከሊማት ማለት አራት አረፍተ ነገሮች ናቸው سبحان الله وبحمده عدد خلقه ورضا نفسه وزنة عرشه ومداد كلماته እነዚህ ናቸው ምን ማለት ነው የአላህ ጥራት ይገባህ ከምስጋና ጋር በፈጠርካቸው ፍጡሮች ልክ ጥራት ይገባው ለአላህ የአላህ ስብሓንሁ ወተዓላ ውዴታ የሚሞላ ደስ የሚለው የእሱ የሚደሰተውን ያህል ዚክር ብላችኋል፣ ተስቢሕ አድርጋችኋል የሚል ጌታ አላህ ዓደደ ኸልቂህ ወሪዷ ነፍሲህ ወዚነተ ዓርሽህ የዓርሽን ሚዛን የሚያህል ያ አላህ ወቢዳደ ከሊማትህ ለንግግሮቹ መጻፊያ የተጻፉትና የተጠቀምንባቸው መዶች ያህል يسون يهل الله سبحانه وتعالى مسكانا يجيبه فمن سبحان الله بحمده عدده خلقه ورضا نفسه وزينة عرشه ومداد كلماته بيا لهني أنت يالشون ولو يميوت أتشو قالوا أتشو سبحانك عبد الله بن عباس عند السيطة النبي متأتشنا إن أمي ماتت وعليها صوم نذر على الشاشو الناتي متعلج ስትሞት ስለት ነበረባት፣ የጾም ስለት ነበረባት። አፈአሱሙ አንሃ ልጹምላት አጅሩ ይገኛል አለችና ጠየቀቻቸው። ቃላ ረአይቲ ለው ካነ ዓላ ኡሚኪ ደይኑን ፈቀضይቲህ አካነ ዩአዲ ዛሊኪ ሚንሃ ይቺ የሞተችው እናትሽ የሞተችው ቤተሰብሽ ደይን ቢኖርና ያንን ደይን እሺ ልክፈልልህ ብለሽ አንቺ ከፍለሽው ቢሆን ኑሮ ይቆጠርልሻል አይቆጠርልሽም? የእናታችሁ ዕዳ አለባችሁ ብሎ ሲናገር ሰውየው ወይ የሆነ ሴትዮ ስትናገር አንቺ ብታወጪው አይቆጠርም? ይቆጠራል። ስለዚህ ፈሱሚ አን ኡሚኪ ከእናትሽ ጾም አድርጊ፣ ይላት ለእናትሽ እንጂ የእሷን ነገር እጾማለሁ ብጾም ይደርሳሉ አይደርሱም ወይ ብለሽ ልትጠይቂ አይገባሽም ማለት ነው። ለው ካነ ዐላ ኡሚኪ ደይኑን ፈቀደይቲህ አካነ ዛሊከ ዩአዲ ዛሊከ አንሃ ለመሆኑ አንቺ ገንዘብ የገንዘብ ብድር ያበደራት ሰው ቢኖርና ገንዘብ አለባት ብሎ ቢጠይቅ ብትከፍይው አይቆጥርም ነበረ? ያ እንደሚቆጠር እኮ አንቺም አሁን የጾሙ ምዳ ልክ ከዚህ አይነት ነው ጾም አለባት ማለት ምን ማለት ነው? ተስላለች። ልጄ በሰላም ትውለድልኝ እንጂ ልጄ በሰላም ትምህርት እንትን ይለፍ እንጂ ወደ ዩኒቨርሲቲ ይለፍ እንጂ ትምህርት ልጄ እንዲህ እንጂ ስራ በሰላም እንዲያርግለት እንጂ ሌሎችም ነገሮችን እያነሳን እንሳላለን። አባቶችም እናቶችም፣ በተለይ እናቶች። ስለዚህ ለሶላት የተሳለ መብላት አለበት። ጾም የተሳለ መሙላት አለበት። አለመሳሉ ግን ጥሩ ነው። መጀመሪያውኑ ራሱ መሳል የሚባል ነገር ምንም ለውጥ አያመጣም። ስለት ከተሳለ መፈጸሙ ግዴታ ቢሆንም ባንሳልም ያ ሊሆን የተወሰነው ነገር አያመልጥም። ከዚያ ነፃ መሆን አይቻልም። ከቀደሩ ማምለጥ አይቻልም። ስለዚህ የትኛውም ሶሐቢ ቢናገር የትኛውም ሰው ቢሞት ሲሞት ጾም ካለበት ልንጾምለት ይገባል ነው። ለምሳሌ ስለት እሺ ተስላለች፣ ስለቷን ሳትከፍል ሞተች ነው። የረመዳን ቀዷስ ቢኖርባት የረመዳን ቀዷ እንዴት ነው የሚኖርባት? ታመመችና ታማ ረመዳንን በላች። ከዚያ በኋላ ትንሽ ተሻላት። ሳታወጣው እንደገና ታማ ሞተች። ህመሙ በደንብ ካልተሻላትና ጾም ልትጾም ጾም ሊያጾማት የሚያስችል መድኃኒት ወስዳ ካልዳነች አልወጀበባትም። ከረመዳን ከገባ በኋላ ከታመመ አመት ቆይቶም ቢሞት አመት ቆይታም ብትሞት እኒህ ሰዎች ሁለት አመትም ረመዳን ቢበሉ ጾም አልወጀበባቸውም። ለምንድን ነው ጾም የሌለባቸው? መች ወጀበባቸው? فمن كان مريضا فمن كان مريضا او سفر فعدة من ايام اخر نقوم له باش تنياي هنا وين من قدنيا هنا سو يا فترنا الناس يمسكك انه ميصوم ولنا الذي إيه، رمضان صوم يعلب سو صام عنه وليه يا رمضان صوم ከማውጣቱ በፊት ስለት ቢኖርበት የቱን ነው የሚያስቀድመው? የረመዳንን ቀዷ። ከዚያ ደግሞ የሱና ጾም መጾም ይፈልጋል አንድ ሰው ቀዷውን ያውጣ። የረመዳኑን ቀዳ የስለቱን እሱ ነው የሚበልጠው። ስለቱ የሚወጀው መቼ ነው? ስለቱ እንዲህ ከሆነልኝ አደርጋለሁኝ አለ። ያ ነገር ከሆነበት ጀምሮ ማድረግ አለበት። ልጄ በሰላም ተምራ ቤቷ እንድትገባ ፈልጋለሁኝ አለ። በቃ ልጁ ተምራ በሰላም ቤት ውስጥ ገባችለት። ያጾም ወጅቦበታል። ያን ጾም እንግዲህ ሳይጾም የሞተ ሰው የስለት ጾም እያለበት የሞተ ተብሎ የሚወራል ይሄ ነው። ታዲያ እንዲህ ያለውን ችግር ማን ሊያቅ ይችላል? የቅርብ ሰው ካልሆነ በስተቀር። አነስ ረዲየላሁ ተዓላ አንሁ ቃል ደኸለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልመስጂደ ፈኢዛ ረጁሉን فإذا رجل فإذا حبل ممدود بين الساريتين فقال ما هذا الحبل قالوا حبل لزينب فإذا فترت تعلقت به فقال النبي صلى الله عليه وسلم لا حلوه ليصلي أحدكم نشاطه فإذا فتر فليقعد زينب رضي الله تعالى عنها በጣም ዓቢር ነበረች ይባላል። በጣም አላህን የምትፈራ የሙስሊም ሴቶች ትልቅ አርአያ ነበረች። ኡሙል መሳኪን ሁሉ ትባል ነበር ይላሉ። ምን ማለት ነው ይሄ? ዘይነብ ረዲየላሁ ተዓላ አንሃ ኡሙል መሳኪን ትባል ነበር። ኡሙል ሙእሚኒን ሷሊሐ፣ ቀዋማ፣ ሰዋማ፣ ባራ ነበረች። ዩቃሉ ለሃ ኡሙ ልመሳኪን የሚስኪኖች እናት ትባል ነበር ዘይነብ ዘውጀት ረሱልላህ ስ ሰለም አንድ ቀን ነቢዩ ስለ ላሁ ለ ወሰለም ቤት መስጂድ ውስጥ ሲገቡ በሁለቱ ቋሚዎች መካከል ገመድ ተስቧል ተወጥሯል ምንድን ነው የማን ነው ይሄ ገመድ ብለው ጠየቁ ይህማ የዘይነብ ነው ሲደክማት እሱ ጋር ትንጠለጠላለች ወይ እሱን ትይዛለች። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሁሉ ፍቱት አሉ። ሊዩሰሊ አሐድኩም ነሻጠሁ ፈኢዛ ፈተረ ፈሊቅዑድ። እንዴ በቻለ ጊዜ ነው እንጂ ሰውነቱ በነቃበት ጊዜ ነው እንጂ መስገድ ሲደክምማ ይቀመጣሉ። ቁመህ መስገድ ያለብህ ዒባዳ ማድረግ ያለብህ በነቃህበት ጊዜ ነው እንጂ በደከምክበት ጊዜማ ተቀመጥ حلوه ليصلي أحدكم نشاطه فإذا فتر فليقعد له يونس بن ميسرة قال كنا نحضر أم الدرداء أم الدرداء وتحضرها نساء عابدات يقمن الليل يقمن الليل كله حتى إذا أقدامهن قد انتفخت من طول حتى إن أقدامهن قد انتفخت من طول القيام سبحان الله ዩኑስ ብኑ መይሰራ ኡሙ ደርዳእንና ሌሎችንም የእሷ ጓደኞች የሆኑ አቢዳት ሴቶች እናቅ ነበረ። መቆም ከማብዛት የተነሳ ለሶላት መቆም ከማብዛት እየተነሳ ምን ያረጉ ነበር? እግራቸው ይሰነጠቅ ነበር ወይ ያብጥ ነበረ፣ በጣም ስለሚቆሙ አቢዳት አላህን ስብሓንሁ ወተዓላ ዒባዳ ለማድረግ ሶላት ብቻ አይደለም፣ ጾም ብቻ አይደለም፣ ገንዘብ መስጠት ብቻ አይደለም። ሐያ አይናፋርነት አፋርነት፣ ዒፋ ራስን መጠበቅ፣ ስትር ከተለያዩ ባዕድ ወንዶች ራስን መደበቅም አንዱ ነበረ። ዓኢሻ ረዲየላሁ ተዓላ አንሃ የኢፍክን ታሪክ አውርተው ኢፍክ ማለት አይሻ የታሙበትና በኋላ ፉርሽ መሆኑን ቁርአን የዘገበው ትልቁ ታሪክ ነው። እሱን ነው ፈለማ አኸዙ ቢረእሲ ልበዒር ፈንጠለቁ ብህ ፈረጃዕቱ ልልሙዓስከር ወማ ፊህ ሚን ዳዕን ወላ ሙጂብ ይላሉ አይሻ አብረን ከነቢዩ ጋር ዓለይሂ ሰላቱ ወሰላም ጉዞ አድርገን ነበረ፣ መንገድ ሄጄ ነበረ ይላሉ። እዚያ መንገድ ላይ ያለው እረፍት ላይ ባለንበት ወደ መጸዳጃ ቦታ ሄጄ እቃ ጠፋኝና ከመጸዳጃ መጥቼ ድንኳኔ ውስጥ ስገባ እቃ ጠፋኝ። ነቢዩ ደግሞ አለይሂ ሰላቱ ወሰላም መጥቼ ድንኳን ውስጥ ስገባ ስላዩኝ ከዚያ በኋላ ድንኳኑ ውስጥ እንዳሉ ነው ተነስቶ ግመል ላይ የሚጫኑ ሴቶቹ። እንዲህ ነበር የሚሄዱት የሙስሊም ሴቶች እና እዚያ ውስጥ ስገባ ስላዩ መታለች በሚል ተነሱ እንሂድ ብለው የእኔን ድንኳኑን እያነሱ ግመል ላይ ይጭኑልኝ የነበሩ ሰዎች አንስተው ግመሉ ላይ ጫኑና ሄዱ። እኔ ደግሞ ድንኳኑ ውስጥ ስገባ ሳይ የአንገት ጌጥ ጠፍቶኝ ሳየው ተመልሼ የነበርኩበት ፍለጋ ሄድኩኝ። ፍለጋ ስሄድ እነሱ አላዩኝም ለካን ታስ አስነስተው ጭነው ጉዟቸውን ቀጠሉ። ወደዚያ ሰፈርንበት ቦታ ላይ ስደርስ ፈጣሪም የለም አቤት ባይም የለም አሉ። ማፊህ ምን ዳዒን ወላ ሙጅብ ማለት ወሬ ነጋሪ እንኳን የለም። እንዲሁ ለወሬ እንኳን አንድ ሰው የለም። ሰው ሂዷል። ከዚያ በኋላ ጅልባቤን ሽፍንፍን ብዬ ትኝት አልኩኝ ወይም ደገፍ አልኩኝ። ከዚያ በኋላ ሶፋን ብን ሙዓጠል የሚባለው የበኒ ሱለሚ ብሔር ተወላጅ የሆነ በአጠገብ ያለፈ ያው ለሆነ ሐጃው ኋላ ነበረ፣ ወደ ኋላ ቀርቶ ነበረ፣ ሰው ጋር አላደረም ነበር። ሰውነቴን ሲያይ ወደ እኔ ዞረና እኔ አጠገብ መጥቶ አላሁ አክበር አለ። አጠገቤ ሲደርስ ሲያየኝ እኔን ነው። እኔን ከሂጃብ ከመውረዱ በፊት ከመሸፈናችን በፊት ያቀኝ ነበርና አሉ አይሻ። እና ሊላሂ ወኢና ኢለይህ ራጅዑን ሲል ተነሳሁኝ። ተነሳሁና ፊቴን ሸፈን አረኩኝ በጅልባቤ ይሄንን አድርጌ ግመሉን አስተኛልኝ ግመሉ ላይ ወጣሁ ሄድኩኝ እሱ ጋር ቂሳው ረጅም ነው የአይሻን ቂሷ ለብቻ የምናወራበት ረጅም ቂሷ ሰዓት ሊኖረን ይችላል እኔ አሁን የፈለግኩት ግን አይሻ በሜዳ ላይ ብቻቸውን ቀርተው ብቻቸውን ቀርተው ልጅ ናቸው ደግሞ ገና አስራ ሁለት አስራ ሶስት ዓመት አካባቢ አስራ አራት ከበዛ እዚህ አካባቢ የሚሆኑ ናቸው። ነቢዩ ሲሞቱ አስራ ሰባት ዓመት የነበራቸው ልጅ ናቸው። እሱ ሲመጣ ስነቃና ያለሁበትን ቦታ ሳቅ ፊቴ ሽፍን አደረግኩኝ። አየህ ፊቷን ሸፈነች አኢሻ በዚያ እድሜዋ በዚያ ቦታ ላይ እዚያ አሁን እንደው አልሆነ ቦታ ላይ ተጨንቃችሁ ባላችሁበት ሰዓት የምታገኙት ወንድ ዘመድ እንዳያኝ ብላችሁ ትሸፈናላችሁ? አይመስለኝም። አይመስለኝም። አለመሸፈን ወንጀል ቢሆንም አለመሸፈን ጥፋት ቢሆንም እንደው ጥፋት እንዳለ ማወቅ ራሱ ወንጀሉን ትንሽ ይቀንሰዋል። ኩል ሐል ፊቴን ሸፈንኩኝ፣ ከዚያ በኋላ አብረን ሄድነ የሆነ ሆነ ይላሉ። እሙ አልቀማ ቢንቲ አልቀማ ቃለት ሐፍሳ ቢንት አብዱራህማን ብን አቢ በክርን አይሻ ጋር መታ አንድ ጊዜ አይቻት ነበር። በጣም ስስ ሂጃብ አድርጋ ደረቷ ይታያል። ለብሳውም ደረቷን ያሳያል። አይሻ ረዲየላሁ ተዓላ አንሃ እላዋ ላይ ብጥስ አደረጉት ያንን ልብስ። የወንድማቸው ልጅ ናት። የአብዱራሕማን እብነ አቢ በክር ልጅ ናት። وقالت أما تعلمين ما أنزل الله في سورة النور الله سبحانه وتعالى ما في الله ما أنزل الله في سورة النور سورة النور لا يوردون على سماشم وليضربن بخمرهن على جيوبهن በጉፍታቸው ከአንገትያቸው ላይ አንገታቸው ላይ ይሸፍኑ የሚለውን አላየሽም? ثم دعت بخمار فكستها ወፈር ያለ ሰውነት የማያሳይ ጉፍታ አምጥታ አለበሰቻት አይሻ ይለናል። ኢማሙ አልበይሀቂ እንደዚሁም አልአልባኒ አልሒጃብ የሚለው ላይ ይህንን ሐዲስ ያወራሉ። ወከሰትሐ ኺማረን ከሲፈን መወጣው ማሊክ ደንደን ያለ ወፈር ያለ የማያሳይ ጉፍታ ለበሰቻት። ደኸለ ዓለይሃ ረዲየላሁ ዐንሁ ኒስወት ሚን ኒሳኢ አህሊ ሻም ዓኢሻ ጋራ ከሻም ሴቶች የተወሰኑ መጡና እሳቸው ጋር ገቡ። ፈቃለት ለዓለኩነ ሚነል ኩራ ከኩራም ከሚባለው አገር ነው የመጣችሁ። ሻም፣ ሶሪያ እነዚህ የሚባሉ ኢራቅ፣ ፈለስጢን የሚባሉ አገሮች እንደዚህ አይሏቸው ነበር። التي የድኹሉ ኒሳኡሃ الحمامات ሴቶቻቸው ፍል ውሃ የሚገቡ ሴቶች አገር ናችሁን አሏቸው። ቁልነ ነዓም፣ አዎ ችግር አለ ቃለት أما إني سمعت رسول الله صلى الله عليه وسلم يقول ما من امرأة تخلع ثيابها في غير بيت زوجها إلا هتكت ما بينها وبين الله من حجاب አንዲት ሴት ከባሏ ቤት ውጪ ልብሷን አላወለቀችም አላህ በሱና በሷ መካከል ያለውን መጋረጃ የቀደደባት ብትሆን እንጂ ሱብሓነላህ ሱብሓነላህ ተመልከቱት እንግዲህ ፍልውሃ የሚገቡ ሴቶች ልብሳቸውን ሊያወልቁ ነው። ከባሎቻቸው ቤት ውጪ ናቸው። እንደዚያ መለመድ የለበትም። ከባሏ ቤት ውጪ ልብሷን ለምን አወለቀች? ሱብሓነከ ማ አዘመት አዩመ እምራአትን ኡሙ ሰለማ ይሄ አይሻ ናቸው ያሉት አይደል ኡሙ ሰለማ ደግሞ አዩመ እምራአትን ነዘዐት ثيابها في غير بيتها خارق الله عز وجل عنها ستره ማንም ሴት ያለ ቤቷ ከቤቷ ውጪ ከቤቷ ውጭ ልብሷን የምታወልቅ ሴት ሁሉ አላህ ስብሓነሁ ወተዓላ መጋረጃውን የበጠሰባት የቀደደባት ብትሆን እንጂ ብለውናል። ሱብሓነላህ ሂጃብ በመልበሳችሁ ዛሬ ዓለሙ ሂጃብ ባለመልበሱ ራቁቱን በመሆኑ እንዳይሰማችሁ ለሂጃባቸው እንዲህ የሚጨነቁ እናቶችና እህቶች ነበሯችሁ። አርአያዎቻችሁ እነዚያ ናቸው ለማለት ነው። أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته <laughs> خفنا من نسائمها الثمينة بني قومي